ራስን መሰፈር ማለት ነው። ራስን መሰፈር ሙሉ በሙሉ ያስፈልጋታል። ወኸፍቱ ሰውቲ ድምፅን ደግሞ ዝቅ ማድረግ እንዳለባት በጠዋፍ ጊዜ يجب عليها في الطواف ይወጅባታል التستر الكامل ሙሉ የሆነ መሸፋፈንና وخفض الصوت ድምጿን ዝቅ ማድረግ وغض البصر እይታዋን ምልከታዋን መስበር ወአላ ተዛህነ ሪጃል ከወንዶች ጋር ግድ አለመገፋፋት ተዛሁም ማለት እየተሻሹ መገፋፋት ማለት ነው። ተዛሁም ወአላ ተዛህነ ሪጃል ወንዶች ጋር ግድ ላትጋፋ ወኹሱሰን በተለይም እንደ ልሐጀሪ ድንጋዩ አጠገብ ሐጀር አልአስወድ አጠገብ ጥንቃቄ ታድርግ። ካልደረሰችበት ተው እንጂ እዛ ላይ ከፍተኛ ግፍ ያለ እሱ ላይ ያለውን ስራቅ ችግር የለም እንግዲህ ድንጋዩን ካልተነካ ይባላል። በኢሻራም አጠገቡት ሲደርስ እጇን አንስታ ማለት ነው ረህመኩላህ ልበሰር ወገድ ልበሰሪ አይኗንም መስበር አለባት ወአላ ትዛህ መርጃን ወንዶች ጋር ግፊ መጋፋት የለባትም ወኹሱሰን በተለይም ግፊውን ትጠንቀቅ እንደ ልሐጀር ሐጀሩል አስወድ አጠገብ አው ሩክነ ልየማኒ ወይ ሩክነ ልየማኒ አጠገብ ሲደርስ ሩክነ ልየማኒ የሚባለው አካባቢ ላይ ጥንቃቄ ታድርግ ማለት እዛ ላይ በጣም ግፊ ይበዛል። ሐጀረል አስወድን ወይ ይስሙታል ባፋቸው ወይም ደግሞ በእጅነት አድርጎ እጅ ይሳም ወይ ካልተደረሰበት ምልክት እንደዚህ እጁን እናሳይና እንስመዋለን ይቀር ያለ በዛን ሰዓት ድንጋዩን እኔም ባፌ መሳም አለብኝ በከንፈሬ መንካት አለብኝ ብሎ አጀረል አስወድ ጋር መጠጋት ሌላ ግፍ ይፈጥራል። ከራሱ አደጋ ላይ ይወድቃሉ። ያለ ፍላጎት ሁሉ ይዞራሉ። ሰባት ምናምን ጠዋት የሚደረገውን ህዝቡ በጣም ማዕበል ነው የሚመስለው እኮ በተለይ በአሁኑ ሰዓት ሐሙስ ማታ በረመዳን የሀጅ ስነ ስርዓት ጊዜ በጣም ይበዛል። በጣም ሰው ማዕበል ነው የሚመስለው። ፊት እንትኑ አካባቢ ካዕባው አካባቢ ላይ እየተጠጋ ሀያ ሰላሳ ጊዜ ሊዞር ይችላል ያለ ፍላጎት ስለዚህ ጊዜ በአረፋ በእንትን በሀጅ ስነ ስርዓት ጊዜ ምድሩ ይሞላና ላይ በፎቅ ላይ ነው ጠዋት የሚያደርግ በመስጊዱ ማለት በመስጊዱ በፎቅ ላይ ጠዋት ያደርጋሉ። ብዙ ብርብር ርቀት ማለት ምክንያቱም ምድሩ ይሞላል። በዛን ሰዓት ሀያ ሰላሳ ጊዜ ያዞረሃል ህዝቡ ያለ ፍላጎት እዛ መካከል ሲል ሊገባች ማለት እንትኑ አካባቢ መቼ ነው የምትወጣው እንደዚህ እና ወአላ ተዘህመር ጋር ከወንዶች ጋር እንዳትጋፋ ወኹሱሰን በተለይ እንግል ሀጀሪ ሀጀር አልአስወድና አው ሩክነ ሊማን ሩክነ ሊማኒ አጠገብ ወጠዋፉሃ ጠዋፏ በአቅፈል መጣፍ ርቀት ባለው ቦታ ላይ መጠወፏ ማዓደሚል ሙዘሐማ ትቹ በሌለው አካባቢ ሆና መጠወፏ አፍዶሉ ለሃ ለዛ የተሻለ ነው። የግድ እዛ ሀጀር አልአስወድን መንካት አለብኝ ከምትል ወጠዋፉሃ ሴት ልጅ ጠዋፍ ማድረጓ በአቅፈል መጣፍ አቅፋ ማለት ርቀት ማለት ነው። የአቅሶል መጣፍ መጣፍ ርቀት ባለው ጠዋፍ መዞሪያ ላይ መዞሯ ማዓደሚል ሙዛሐማ ግፊ ካለመ ያለ ግፊ ማድረጓ አፍሉ ለሀይ የተሻለ ነው። ምን ጠዋፊ ከመጠወፍ ይልቅ ሲአድናሁ ቀረብ ብላ ሲአድናሁ ቀሪበን ወደ ካዕባው ቀረብ ብላ ሚነል ካዕባ መዓል ሙዛሐማ ከግፊ ጋር ከምታደርገው ይልቅ ራቅ ብላ በነፃነት የምታደርገው ለሷ አፍል ነው። ለሷ አፍል ነው። ወደ ካዕባው ቀረብ ብላ አድና ማለት መቅረብ ማለት ነው። አጥፋ ማለት ደግሞ ርቀት ማለት ነው። ወጧፉሃ ፊ አጥፈል መጣፍ ርቀት ባለው ቦታ ላይ መጠወፏ ማዕደም ሙዛሐማ ያለ ግፊ አፍሉ ለሃ ለሳ የተሻለ ነው። ምን ጠዋፊ ከመጠወፍ አድናሁ ቀሪበን በጣም ቀረብ ብላ ሚነል ካዕባ ከካዕባው ጋር ቀረብ ብላ ከምትጠውፍ ማል ሙዛሐማ ከግፊ ጋር ለምን لأن المزاحمة ግፊ ሐራሙን ሐራም ነው። لما فيها من الفتنة ፊትና ያስነሳልና ግፊ ሐራም ነው። ወአመል ቁርቡ መቅረብ ሚነል ካዕባ ከካዕባው ቀረብ ማለቷ ወተቅቢሉ ልሐጀሪ ድንጋዩን መሳሟ ፈሁማ ሱነታን ሱና ናቸው። ማዓተ የሱሪሂማ ከተመችው ከተመች ሱና ናቸው። ከተመቻቸ ሱና ነው። ቀረብ ብሎ ካዕባውን ድንጋዩን መሳም ፈሁማ ሱነታኒ ማዓተ የሱሪሂማ ከተመች ሱና ነው። ካልተመቸ ግን የግድ ላይ ከልፍ ላሁ ለሰን ላውሳ የበለጠም ፊትና ከማስመሻከል መራቅ ይሻላል። ብመች ኑሮ ጥሩ ነበር። ወላ ነርስ ወላ ነርተኪቡ ሙሐረመን ሐራም አንፈጽምም ደግሞ ለአጅሊ ተሕሲል ሱና ሱና ለማግኘት ብለን ሐራም ደግሞ መስራት አይፈቀድም። ሐራም መስራት አይፈቀድም። ብትቀርብና ወደ ሐጀር አልአስወድ ቀረብ ብላ ጠዋት ብታደርስ ምን ሊፈጠር ይችላል? ሙዛሐማ ሙዛሐማ ደግሞ ወደ ሐራም ደረጃ ሊያደርስ ይችላል። ፊትናይት ይፈጠራልና ስለዚህ አችን ሱና አጀረል አስወዱ መሳም አለበት ወይም ደግሞ ቀረብ ብሎ መደረግ አለበት ጠዋፉ ብንል ሱና ለመስራት ስንል የግድ ሐራም ሊሰራ ነው። ይሄ ደግሞ አይፈቀድም። በል እንደውም እነሆ ፊ ሀዚህ ልሓላ ፊ ሀዚህ ልሓለቲ በዚች ሁኔታዋ ሴት ልጅ ለይሰ ሱነተን በል እነሆ ፊ ሀዚህ ልሓለቲ በዚህ ሁኔታ ሙዛሐማ ካለ ማለት ነው። በዚህ ሁኔታ ማለት ነው። ለይሰ ሱነተን ሱና ይሆንላት ፊ ሐቅሃ ለሴት ልጅ ሱና ለሴት ልጅ ቀረብ ማለቱ ወደ ካዕባው ቀረብ ማለቱ ወይንም ሐጀረል አስወድን መሳም ሱና ይሆንላትም አደጋ ነውና ለአነ ሱነተ ሱና ለአነ ሱነተ ጥሩ አካሄድ ማለት ለአነ ሱና ሱናው ፊሐቅሃ ለሴት ልጅ ሱና የሚሆንላት ሀዲል ሐላ በግስቲ ሰዓት አንቱሺረ ኢለይህ በእጇ ልታመላክት ነው ኢዛ ሐዘተሁ በሐጀረል አስወድ ትክክል ስትሆን በርቀት እየጠወፈች ሐጀረል አስወድ ትክክል ስትደርስ እጇን እንድታሳያለች በለሆት ይችላል ማለት ነው አጀር ራሱ አንቱሺረ ኢለህ ልታመላክት ነው በእጇ ኢዛ ሐዘትሁ በሱ አቅጣጫ ሲሆን ማለት በምኑ አቅጣጫ ይገባችሁም ጋር በሀጀር አልአስወድ ትክክል ስትሆን እጇን ማሳየት በእጇ ኢሻራ ታደርግና እጅ ይሳባል ቃለ አልኢማሙ ነወዊ ኢማሙ ነወዊ ምን ይላሉ? ፊል መጅሙዕ ስምንተኛው ጥራት ሰላሳ ሰባተኛው ገጽ ላይ ቃለ አስሐቡና የኛ ተከታዮች ሻፊዕያዎች ይላሉ ላ ዩስተሐቡ ሊኒሳ ሻፊዕያ መዝሀብ ተከታዮች ናቸው። አስሐቡና ማለት ቃለ አስሐቡና የኛ ባልደረቦች አሉ ሻፊዕያ መዝሀብ ተከታዮች አሉ። ምን አሉ? ላ ዩስተሐቡ አይወደድም። ረሐመከላህ ላ ዩስተሐቡ አይወደድም። ሊኒሳ ለሴቶች አይወደድላቸውም ብለዋል ሻፊዕያዎች ተቅቢሉል ሐጀር ድንጋዩን መሳም አይወደድላቸውም፣ ጥሩ አይደለም። ድንጋዩን መሳም ድንጋዩን መሳም تقبيل الحجر والاستلام ማድረግ تقبيل ማለት ቀጥታ በከንፈር ድንጋዩን መሳም ሲሆን استلام ማለት ደግሞ በእጅ ነክቶ እጁን መሳም استلام ይባላል። استلام መዘየር፣ በእጅ መዘየር ማለት ነው። ድንጋዩን በእጅ ዳስስና ይደረጋል። አዳ استلام تقبيل ማለት ደግሞ ቀጥታ direct መሳም ነው በከንፈር እዛ ላይማ ጦርነት ነው። አታራሱ አለመሳብ ክፍተት ከተገኘ ማድረግ ክፍተት ካልተገኘ ግን የግድ ሀጀር አልአስወድ እንስማለን ብለን ሌላ ጦርነት ውስጥ መግባት ሰው ሊሞት ይችላል። ደካ እኮ ይወጥ ይችላል። በጣም አደጋ ላይ ሱሐቡ አይወደድም። ለነሳ አለ ሴቱ ተቅብሉል ሀጀር ድንጋዩን መሳም አይወደድም ይላሉ ሻፊዕያዎች። ወለስላሙ በእጅም መዘየሩ ኢላ እንደ ሁሉውል መጣፍ የጧፉ ማዕከል ሰው አልባ የሆነ እንደሆነ ሲቀር ፊሌሊ ሌሊት ሰው ጥር በሚልበት ሰዓት ሰው በሚቀንስበት ሰዓት የዛን ጊዜ ልትስም ትችላለች። አው ገይሪ ወይ በሌላ ሰዓት ሌሊትም ይሁን አው ገይሪ በሌላም ጊዜ ይሁን ሊማ ፊሂ ምን ዘረሪህነ ጉዳት ይመጣባቸዋልና ወዶረሪ ገይሪህነ ሌላንም ይጎዳሉና ይላሉ። ሸርጥያ መጽሐፍ ተከታዮች ይንናሉ። አይስተሐቡ ሊኒሳ ለሴቶች አይፈቀድም፣ ጥሩ አይደለም። ተቅቢል ልሐጀር ድንጋዩን መሳም ወለስተላሙ بجاتهم مدجرات الليل ما كنتي إلا عند خلوي فمي تداب بساعت انجي المطاف ما نو معكل مالتنا ما مالتنا المطاف يمطوف نو معكل يتجان لهنتي كتوس مالتنا في الليل ليلي تونوني مثل أو غيره وبليلا ساعة وبليلا ساعة كان ساعة لك كزهر بها لهوني سلاس نسك أنسك أرسك عصر لك بين المغرب والإسار أو تيني ቢማ ፊሂ ስላለበት ምን በረሪህነ እነሱም ይጎዳሉ ወበረሪ ገይሪህነ ሌላንም ይጎዳሉ። እነሱ ይጎዳሉ በድክመታቸው በምን ሌላው ደግሞ በአጅነቢ ምናምን ኢንተሃ እዚህ ይጠናቀቃል። የሻፍ የእንትና የኢማሙን ነውይ አባባል ሻፍዕያ መዛሀብ ተከታዮች አብዛኛውን ጊዜ ይህን እናያለን። የልጅ ሀጀር አልአስወድን ከመጣም ትቆጠር ይቅርባል። ለምን ግፊ ስለሚኖር ግፊ ከሌለማ ጥሩ ሱና ነው። ኋላም ቀጠለዋል። ግፊት ከሆነ ግን ራቅ ብላ ማድረጉ አይተሻለም። እንታ ወቃለት ልሙግኒ ሙግኒ ላይ ሶስተኛው ጥራት 331ኛው ገጽ ላይ እንዲህ ይላሉ ወይስተሐቡ ሊልመርአ ለሴት ልጅ ይወደድላታል። አጠዋፉ ጠዋፍ ብታደርግ የተሻለ ነው። መቼ ሌሊት ሌሊት ብታደርግ የተሻለ ነው ይላሉ። ሌሊት ይህ እዛን ጊዜ ሌሊቱና ቀኑ ልዩነት አለውና ኪታቡ ሲጻፍ ማለት ነው። መብራት የለም እንዴ? በአሁኑ ሰዓት ሌሊትና ቀን ይለያል። ከአካባቢ አካባቢ መብራቱ ፈውዘው ምንም ልዩነት የለም ቀንና ሌሊት ወይስተሐቡ ይወደዳል ለልመርአ ለሴት ልጅ አጥዋፉ ጠዋፍ ማድረግ ሌይለን ሌሊት ያው ሰው ሊቀንስ ይችላል ያጋጣሚ ሌሊት ቢጠውፍ የተሻለ ነው لانه አስተሩ ለሃ ለሷ አስተር ይሆናታልና ለሱትራው ማለት ነው ራሷን ለመደበቅ ሌሊት ቢጠውፍ ይሻላል አሉ ስታሰር ቀጥሎ ላለው ግን ይሆናል ወአቀሉ ልጅሃድ ግፊውም ቀለል ይላልና ዋጠሉ ልዚሃብ ግፊው ቀለል ይላል። 8 ሰዓት ዘጠኝ ሰዓት አካባቢ ላይ ብታደርግ ጠዋት ህዝቡ ይቀንሳል፣ ህዝቡ ይቀንሳል። የዛን ጊዜ ብታደርግ ጥሩ ነው። ወይ ተሐቡ ለልመርአ ለሴት ልጅ ይወደዳል። አጠዋፍ ጠዋት ማድረግ ሌይለን ለሊት ጠዋፍ ብታደርግ ጥሩ ነው። لانه አስተሩ ለሃ አስተር ነውና ለሷ አስተር ማለት ምንድን ነው? ምን ማለት ነው? አስተሩ ነው እ አልሰማሁም። ምንድነው አስተር ማለት? እ ካጅኑ እንጂ ጠብቃታል። لأنه سترة لها እና لأنه አስተሩ لها ምንድነው ልዩነት ምንድነው ልዩነት ሞር ይሸፍናታል ማለት ነው። አፍዓል በሚለው ከመጣ ተሰላችሁ አገላለጽ በጣም አስር ይሆንላታል። የተሻለ አስተር ነው ማለት ነው። ለአንነው አስተሩ ላይ የተሻለ አስተር ነው ለሷ ለሷ የተሻለ ሱትራ ይሆናታል። ጧፍ ስታደርግ ወአቀሉ ለዘሃብ ግፊውም ቀለል ይላል። ፈይምኪኑሃ ይመቻታል። በዛ ጋር አንተ ድኖ ቀረብ ብትል ሚነል በይት ካዕባውን ቀረብ ብትል ወተስተሊመ አልሐጀር ድንጋውን በእጇን ብትዘይር ወይም ደግሞ ተቅቢልን ብታደርግ ተቅቢል በአፍ መሳም ነው እስላም ደግሞ በእጅ ነስቶ እጅን መስጠት እስላም ይባላል። የዛን ጊዜ እንደዛ ብታደርግ ጥሩ ነው። እንታ እዚህ ላይ ይጠናቀቃል። በጣም ግልጽ ነው። ይገባል አይደል? ቀላል ነው በጣም አሁንም ቃለ ፊል ሙግኒ እዛው ሙግኒ ላይ ምን ይላሉ? በሲል ጧፍ ዙሪያ ነው በቃ ተነጠነው። ወጠዋፉ ኒሳኢ ሴቶች መጠወፋቸው፣ ወሰዕይህነ ሰዕይ ማድረጋቸው። ጠዋፍ ማለት ምንድን ነው? ጠዋፍ በካዕባ ዙሪያ መዞር ማለት ነው። ወጠዋፉ ኒሳኢ የሴቶች ጠዋፍ ማድረግ በካዕባ ዙሪያ ወሳዕይህነ ሳዕያቸውም ወሳዕይሁነ ሳዕያቸውም ሳዕይ የሚባለው ደግሞ በይነ ማዛ ወማዛ በማንና በማን መካከል በይነ ሰፍወቲ ወልመርዋ በሶፏና በመርዋ በሁለቱ ተራሮች መካከል የሚደረግ ሰባት ጊዜ ምልልስ ሳዕይ ይባላል። አሳዕይ አንዳንድ ጊዜ ጠዋፍ ራሱ ሳዕይ ሊባል ይችላል ይቻላል። ሉገተን ይሄዳል። ጠዋፉን ሰዕይ ሊሉት ይችላሉ። ግን እዛ በይነ ሶፋ ወልመርዋ ወጠዋፉን ኒሳኢ ሴቶች መጠወፋቸው ወሰዕይሁነ ሰዕይ ማድረጋቸው በይነ ሶፋ ወልመርዋ መሽየን መሽዩን ኩሉ ሁሉም የእግር ጉዞ ነው። መሽዩን ኩሉ ሁሉም ቀስ ብሎ የእግር ጉዞ ነው መሆን ያለበት። ቀስ ብሎ እጠዋፍ ላይ ምን ስላለ ነው? ሩጫ አለ። ክፍተት ካለ ትንሽ ሾምሾማ የምንጨምርበት ነገር አለ። ለወንዱ ትታዘዝ እሱ እንዳይኖር ሴቶች ላይ ቀጥ ብለው ነው የሚሄዱ ሳዩም ሰባቱም ዙር፣ ጠዋፉም ሰባቱም ዙር ምንድነው መሆን ያለበት? መስዩን ሁሉ ሁሉም የእግር ጉዞ ነው፣ እኩል ተመሳሳይ ጉዞ ማለት ነው። ዝም ብለው ነው የሚጓዙት። ወንዶች ግን ጠዋፍ በምናደርግበት ሰዓት ምን እናደርጋለን? የተወሰነ ትንሽ ፈጠን የምንልበት አለ። በጣም ፈጠን የምንልበት አለ። ሀታ ሰዕዩ ላይ ራሱ ዋደ ሙሐሲር የምትባላለች ዋደ ሙሐሲር የሚባልበት ላይ ሮጥ ተነበረ እንተና እንትና የእስማኤል እናት በሷ ምክንያት አይደለ የተፈጠረው የእስማኤል እናት ናት። ሶፋ ላይ ትወጣና ቆይ ቆይ ቆይ ትል መርዋ ላይ ትመጣና ውሃ አጥታ ነው በጣም እንትና ኢብራሂም አምጥቶ እስማኤልንና መሪ እንትናን ሀጀርን እንትና አጠገብ ባስቀመጣቸው ጊዜ ካባው አጠገብ ተሰራው አካባቢ ሲያስቀምጣቸው ውሃ ጠፋ። ልጁ ሊሞትባት ነው። ዋጥመ ሊያልቁ ነው። መጨረሻ ላይ በቃ ተሯሯጥ ጀመረ ለልጇ አንድ ጊዜ ሶፋ ተራራይ ተወጣና ሰው ካለ ወይ ውሃ ምናምን ነገር ካለ ብላ ለልጇ ስትል ማለት ነው። ሶፋው ላይ ተወጣና የተወሰነ ታዳምጥና ሶብራት ትሮጣለች። ደግሞ ከዛ የት ትመጣለች? መርዋ ትመጣለች። ሶፋና መርዋ መካከል ስትመላለስ ሶፋና መርዋ ሁለቱ ተራሮች መካከል ዋደም ሐሲር የምትባል ሸለቆ ነገር አለች። የተወሰነ ሸለቆ ዝቅተኛ ቦታ ማለት እዛ አካባቢ ስትደርስ ስለምትፈራ ሩጣ ነበር የምታልፈው ቶሎ። አሁንም ትመጣና መርዋ ላይ ትቆማለች። የሆነ ዘዴ ስታጣ ደግሞ ከመርዋ ትወርድና ትሄዳለች ወደ ሶፋ፣ ከሶፋ መርዋ፣ ከመርዋ ሶፋ እያለች ሰባት ጊዜ ተመላለሰች። የማንን ናት? የማንን ናት? የእስማኤል ናት። በዛ ነው አሁን ስንት ጊዜ እንመላለሳለን እኛ በሶፋና በመርዋ መካከል? ሰባት ጊዜ እንመላለሳለን። ሰባት ጊዜ ስንመላለስ ግፍ ከሌለ ህዝብ ካልበዛ ሮጥ የምንልበት ቦታ አለ። ራሱ አሁን አዘጋጅተው አስቀምጠውታል። ከዚህ እስከዚህ ድረስ ሳይ ነው፣ ከዚህ እስከዚህ ድረስ ደግሞ መሺ ነው ይላሉ። በጽሁፍ ተቀምጧል ማለት direction ያሳያል። እዚህ አካባቢ ላይ ስትደርሱ ትንሽ ፈጠን በሉ ይላል። እዚህ አካባቢ ላይ ስትደርሱ ደግሞ ቀስ ብላችሁ የዛን ጊዜ ግን ወንዝ ሸለቆ ነበረው። አሁን ከአባው እንትኑ አጠገብ መስጊዱ አካባቢ እንትን ላይ ስለሆነ ላያሳውቀን ይችላል። በአሁኑ ሰዓት ዋ ደግሞ ሐሲር የምትባላለች ፊቅህ ላይ የሚቀረው እንደዛ ነው። ደግሞ ሐሴን የምትባለው አካባቢ ስትደርሱ ፈጠን በሉ፣ ጉዟችሁን ፈጠን አድርጉ፣ ሮጥ ብላችሁ ተሻገሩት ይላል። በአሁንም ሰዓት ፈጠንበል ይባላል። ህዝብ ከበዛ ሴቶች ከሆኑ ግን ቀስ ብሎ ጉዞ ብቻ ነው። ላይ ነብዩ አለይሂ ሰላቱ ወሰላም ሱሐቦቻቸውን አዘዋል። ጠዋፉም ላይ የሚሮጥበት አለ። ሶስቱ የመጀመሪያው ሱፍ ወይም ደግሞ በእንትን በሩክነል የማንያ ያጠገብ ሲደረስ ይሮጣል። ሶምሶማ ማለት ነው። የቅድሙ ሳይን የነገርኳችሁ በይነ ሶፋ ወልመርዋ ያሁኑ ደግሞ ካዕባ ሲጠወፍ ነው። ቁረይሾች ምን አሉ? ጃአ አስሐቡ ሙሐመድን አለዚነ ወሃነትሁም ልሑማ ወባያ ደከመቻቸው ደካሞች መጡ አሉ። ለመሳቅ የነብዩ ሰሃቢዩ ጧፍ ሲያደርጉ ለመሳቅ በካዕባው ዙሪያ ቁጭ አሉ። እነማን? ቁረይሾች። ወባ በጣም ያጠቃቸዋል የመዲናን ሰዎች እነዚህ ወጋ ያደከማቸው መጡ መጡ ሲሉ ነብዩ አለይሂ ሰላቱ ወሰላም የመጀመሪያውን ዙር ወይም ደግሞ በሰዎቹ በሚቀመጡበት አካባቢ ስደርሱ ፈጠን ፈጠን በሉ አሏቸው። ምናቸውን ለማሳየት ነው? ጉልበታቸውን ለማሳየት ነው። በድር ላይ ተዋግተዋል፣ እሁድ ላይ ተዋግተዋል። በጦሩ ውስጥ እያሉ ነው እንግዲህ ጠዋት ያደረጉ አሳዩአቸው። እነሱ አጠገብ ስደርሱ አለን፣ ጉልበታችን አለ፣ ወባ አላደከመንም በሉ። ጠላት ናቸው እኮ እና በዛ የተነሳ እስካሁን ድረስ ይሰራበታል። ህዝብ ከበዛ ግን ቀስ ብሎ ነው የሚሾረው። በአሁን ሰዓት እሮጣለሁ ይባል አይመችም። በጣም ህዝብ ብዛት ስላለ ግን እንደዚህ ነበር። ቃለ ፊል ሙግኒ ሙግኒ ላይ ሶስተኛው ጥራት 394ኛው ገጽ ላይ ወጠዋፉ ኒሳ የሴቶች መዞር ወሳዕዩሁነ በይነ ሶፋ ወልመርዋ መመላለስ መሹን ሁሉ ሁሉም የእግር ጉዞ ነው። ሁሉም ጉዞ ነው። በጉዞ መልክ ነው። ሶምሶማ ብቻ ምናምን ምን የሚባል ነገር ቃለ ብኑል ሙንዚር እብን አልሙንዚር እንዲህ ይላሉ ታላቅ ዓለም አጅማዓ አህሉል ዕልም ሊቃውንት ሁሉ ተስማምተዋል على أنه የለም لا رمل رمل የለም رمل ማለት ሶምሶማ መሮጥ ማለት ነው رمل ይባላል لا رمل رمل አይፈቀድም على النساء በሴቶች ላይ حول البيت በበይቱላህ በካዕባ ዙሪያ ይሁን ወላ በይነ ሶፋ መርዋ በሶፋና በመርዋም ይሁን ወለይሰ አለይህም ጥባ እጅባ የሚለባቸው ረመል ገብቷቸዋል ረመል ማለት ሌላ ቦታ አሸዋ ማለት ነው። ረመል አሸዋ ነው። ላረመል ማለት አሸዋ የለም። ላረመለ ፊል ሐጅ ሲጠዋፍ ላረመለ ካላችሁ ምን ብላችሁ ነው የምትተረጉሙት? እ የሶምሶማ ሩጫ የለም ማለት እሺ፣ በይነ ሶፋ ወል መርዋ እንደ ምን ምን አካባቢ ሲደርስ ነበር ረመል ያለው ሶምሶማ ሩጫ ያለው እ ምንድን ነው ያልኳችሁ? ዋ ደግሞ የሚባለው አካባቢ ላይ ሲደርሱ ምን ይደረጋል? ፈጠን ተብሎ ይሰበራል። ፈጠን ብሎ ሰዎች ሴቶች ግን ቀስ ብለው ነው የሚሄዱ። ቀስ ብለው ነው የሚሄዱ። ላረመለ አለ ምንድን ነው? ላረመለ ማለት ምንድን ነው? ሶምሶማ ሩጫ የለም፣ ፈጠን ብሎ መሮጥ የለም በሴቶች ላይ አጅማ አህለል ዒልም ሁሉ ተስማምቷል በዚህ ላይ አለ አነሁ ላረመለ ሮጥ ማለት የለም አለ ኒሳ በሴቶች ላይ ሐውለል በይት በበይቱላህም ዙሪያ ሲጠውፉ ይሁን ወላ በይነ ሶፋ ወልመርዋ በይነ ሶፋ ወልመርዋም ሲመላለሱ ረመል የለባቸው ፈጠን ማለት ሮጥ ሮጥ ማለት ማለት ወንዶች ግን አለባቸው ወለይሰ አለይህን ከተመቸ አሁንም በሴቶች ላይ ሌላ ነገር የለም ምን እጥባ እጥባ የሚባል ነገር የለም እጥባ ማለት ሲከናነቡ ወንዶች እንደዚህ ነው የሚከናነቡ እጥባ ሀጅ ስራ ጊዜ እንደዚህ አድርጎ ነው ይሄ ማለት ሲለብሱት እጅባ ይባላል። ይሄን እንደዚህ ያደርጉና ይለብሱታል። ቀኝ እጅ በዚህ ይወጣል አይደል? የልብሱን ጫፍ ሴቶች ሴቶቻችን ትከሻችሁ ላይ ታደርጉትና በግራ እንትናችሁ ላይ ትከሻችሁ ላይ ልብሱ ይውላል። ይሄንኛው ልብስ በምን ስር ይመጣል? በቀኝ እጅ ስር ይመጣል። ከዛ ልብስ ላይ ይጠቀቃል። ይሄ ጥባ ይባላል። እነሱ እንደዚህ መጋለጥ አለባቸው ሴቶች? የለም ጥባ የሚባል ነገር እነሱ ላይ የለም። ወንድ ልጅ ላይ ግን አለ። የወንድ ልጅ ሲለብስ በዚህ ላይ ያመጣዋል። ይሄ እንትን ቀይ ትከሻው አይለብስም። ቀኝ ትከሻው ልብስ አይነካውም። በቀኝ እጁ ስር ያደርግና በግራ እጁ ላይ ያስተላልፈዋል ማለት ነው። ስለዚህ ይሄ ቀኝ ትከሻው ይወጣል ውጭ ላይ አይለብስም። ሴቶች እጢባ የለባቸው። ይሄ እጢባ አለ ወንድ ላይ፣ ሴቶች ላይ ግን ሴቶች ላይ እጢባ የለም። ስላላዩ ላይ ቀኝ እጅን ቀኝ ትከሻን ማውጣት ያለ ልብስ ማድረግ ማለት ነው። በሴቶች ላይ የለም። አጅማ አህሉል ዒልሚ አላ አነሁ ላ ረመለ አለ ኒሳ በሴቶች ላይ ረመል የለም። ሐውለል በይት በበይቱላህ ዙሪያ ሲዞሩም ሩጫ የለም። ወላ በይነ ሶፋ ወልመርዋ በይነ ሶፋ ወልመርዋ ሲመላለሱም የለም። ወለይሰ አለይህና አሁንም የለባቸውም። እጥባ እጥባ የለባቸው። እጥባ ማለት ልብስ የልብሱን ጫፍ አንዱን የልብሱን የጋቢውን ጫፍ ወይንም የፎጣውን ጫፍ በግራ ትከሻ ላይ ይደረግና ሌላውን ጫፍ ደግሞ በቀኝ እጅ ስር ከስር አምጥቶ በግራ ላይ ማስተላለፍ ድንዛዝ መምታት ማለት ነው። ማስተላለፍ وذلك ይህ لأن الأصل فيها ምክንያቱም وذلك ይህ የተደረገበት ምክንያት رمل ሩጫ የተፈጠረበት መጀመሪያ አላማው ምንድነው ነው? لأن الأصل በሁለቱም ዙሪያ ላይ ያለው ምንድነው ነው? إظهار الجلد ማለት ጥንካሬን ለማሳየት ነው። ولا يقصد ذلك ይህ ደግሞ አይፈለግም። حق النساء ለሴቶች አይፈለግም። ሩጫ የተዘጋጀው ለምንድን ነው? ለምንድን ነው እ ሩጫው ጠዋት ላይ ይደረግ የተባለው ምንን ለማሳየት ነው? ጥንካሬን ለማሳየት ነው። እኛ ወባ እዛኛው ላይ ደግሞ በይነ ሶፋ ሲመላለስ ደግሞ ማን ሩጣ ነበር? ሀጀር ሩጣ ነበር። ሀጀር ብቻዋን ስለሆነች ነው። በአሁኑ ሰዓት ደግሞ ወንዱም ሴቱም አንድ ላይ ስለሆነ ሲሮጡ ትኩረት ይሳባል። እዚህ ይቀራል ማለት ነው። لذين علماء الشتسمام وذلك مروض التفسروا لأن الأصل مسرط فيما في ظهار الجلد تنكار لما سيئتن لكافر ولا يسخد ذلك في حق النساء يسير تنكار يسود ما يوت آي السيئة ولأن النساء آفتت يقصد فيهن كالنصف المستلقوا دقمو التفسر مجبك وفي الرمل الرمل جزي بما صنصو ما بمروض جزي والاتباع اتباع بما درج جزي تعرض للكشف لمجلالك መጋለጥ ለመገላለጥ ራስን ማጋለጥ ነው። ይህን ለተሰፍቶ ከሴቶች የሚፈለገው ምንድን ነው? አተሰፍር ራሳቸውን መሰተር ነው የሚፈልገው። ወፊር የሚሮጡ ከሆነ ወፊል ወልጥባዕ ጥባዕ ምንድን ነው? አስተላልፎ ማጣፋት ማለት ነው። እንደዛ ማድረግ ተዓሩዱን ራስን ማጋለጥ ነው። ለምን ሊልከሺ ሰውነታቸው እንዲገላለጥ ራስን ማጋለጥ ነው። የሚሮጡ ከሆነ ሌላ ትኩረት ይስባሉ። እጥባ የሚያደርጉ ከሆነ ደግሞ ሌላ እጥባ ማለት ምክንያቱም ምንድነው? ቀኝ እጅን ልብስ አልባ ማድረግ አለማልበስ ማለት ነው። ቀኝ የተከሻና ቀኝ እጅን ማውጣት ማለት ነው። ደግሞ አይፈቀድም። ይምታ እዚህ ይጠናቀቃል። ፊልም አስራ አንደኛ ማተፈዓሉሁ ልመርአ ሴት ልጅ የምትፈጽመው አልሐኢድ ሀይደኛ የሆነ ሴት የምትሰራው የመናሲክል ሐጅ ከሐጅ ስራዎች ምን ምንን ትሰራለች በሀይዷ ሁና ወማላ ተፈዓልሁ እማስከራውስ ምንድን ነው? ሀታ ተጥሁረ ከሀይዷ እስከምትጸዳ ድረስ እነዚህ እናያለን። ማ ተፈዓልሁ ልመርአ ሴት ልጅ የምትተገብረው አልሐኢድ ሀይደኛ የሆነ ሴት ልጅ የምትሰራው ሚመናሲክል ሐጅ ከሐጅ ስነ ስርዓቶች ውስጥ የምትሰራቸው በምን ሆና በሀይድ ሆና ወማላ ተፈዓሉ የማትሰራቸውም ሀታ ተጥሁረ እስከምትጸዳ እነዚህ እናያለን። በሀይድ ሆና ከሀይዷ እስከምትጸዳ የምትሰራው የሀጅ ስነ ስርዓትና የማትሰራው የሀጅ ስነ ስርዓት መርጠን እንመለከታቸው። ማሰራውን ትቆጠባለች፣ መስራት ያለባትን ደግሞ ታስኬደዋለች። ይቀልላታል ስራው። ተፈዓሉል ሐኢድ አንድ ሀይደኛ ሴት ትሰራለች። ኩለ መናሲክል ሐጅ የሐጅን ስነ ስርዓት ሁሉ ሙሉ በሙሉ ትፈጽማለች። ምን ኢሕራምን ኢሕራም ታደርጋለች በሀይድ ሆና ችግር የለም። ወውቁፊን ቢአረፋ አረፋም ላይ ትቆማለች ችግር የለም። ወመቢትን ቢልሙዝደሊፋ ሙዝደሊፋን በዘጠነኛው ማታ ታድራለች፣ ችግር የለም። ወረሚል ቢልጅማር ተራሮችን፣ ጓዞችን፣ ድንጋዮችን ተወረውራለች ይህም ችግር የለም። ረሚል ቢልጅማር ረሚል ቢልጅማር ትችላለች። ግልጽ ነው አይደል? ስምንተኛው ሀጇን አህርማ በዘጠነኛው የት ትሄዳለች? የት ትሄዳለች? በስምንተኛው የት ነው ዋጅብ አይደለም ሚና ያድራሉ በስምንተኛው ግን ጧት ቀጥታ ተነስተው እንትን አረፋ ቢሄድ ይሻላል ችግር የለም አረፋ ግን የግድ ናት አረፋ ካመለጠው አንድ ሰው ሀጅ ሙሉ በሙሉ አመለጠው አለቀ በቃ ተዘግቷል አረፋን እንደምንም ብሎ የተወሰነች time ማግኘት አለበት ወቁፈል አረፋ ከዛ ውጭ ያለው ሌላው ጊዜ አያልፍም ሌላው የሀጅ ስነ ስርዓት ጊዜ አያልፍም በጊዜ ብቻ የተገደበችው ማናት ውቁፈል አረፋ ብቻ ናት በዘጠነኛው ውቁፈል አረፋ አረፋ ላይ ይቆማል ማታ የት ይመጣሉ? ሙዝደሊፋ። ጠዋት በማግስቱ በአስረኛው የት ይሄዳሉ? ሚና 10 11 12 ጅማሮችን ይወረውራሉ። ተራሮችን ማለት ነው። ሶስቱ ጓዞች አሉ። ጀምረተል አቀባ፣ ጀምረተል ውስጣ፣ ጀምረተል ኩብራ ወይንም ጀምረቱ መስጊዱ ኸይፍ የሚባል ሶስቱን ጓዞች ይወረውራሉ። ሰባት ሰባት ጋር ማለት እንቀረዋለን። ተፈዓሉ ልሓኢድ አንድ ሀይደኛ ታደርጋለች። ኩለ መናሲክ ልሐጅ ስነ ስርዓት ሁላ መናሲክ ስነ ስርዓት ድርጊት ስራ ማለት ነው። የሀጅን ስራ ሁሉ ትሰራለች። ምን ኢሕራም ከኢህራም ጀምሮ ወውቁፍን ቢአረፋ አረፋ መቆምን ጨምሮ والمبيت بمزدلفة ሙዝደሊፋ ማደርም ጨምሮ ورمي الجمار ተራሮችን በአስረኛው በአስራ አንደኛው በአስራ መወርወር ይፈቀድላታል። በሀይድ ሆና ችግር የለም። ولا تطوف بالبيت በይቱላህን ግን አትጠውፉም። የማታደርገው ደግሞ ይሄ የምታደርገውን ቀራ። እነዚህን ሁሉ process ን ጠብቃ ትሄዳለች፣ ችግር የለም። ክልክሉን ብቻ ማወቅ አለባት። ምንድን ነው እሱ? ولا تطوف بالبيت ቤቱላህም ባይሆን በጥዋፍ አትችልም። ሐታ ተጡሁረ እስከምትጸዳ ድረስ لقوله صلى الله عليه وسلم لعائشة ነቢዩ ለአኢሻ ብለዋታልና لما ሀይድ ባየች ጊዜ እንዲህ ብለዋታል፣ እፈዓሊ አድርጊ ፈጽሚ ማየፈዓሉ ልሓጁ ሀጃጆች የሚሰሩትን ሁሉ አብረሽ እየዞርሽ ስሪ غير ألا تطوفي بالبيت ነገር ግን በይቱላህ እንዳትጠውፊ حتى تطهري እስከምትጸጂ ድረስ ከሐይድሽ ብለዋታል። هذا حديث متفق عليه رواه البخاري ومسلم የዘገቡት ሐዲስ ነው። በቃ ካዕባን ብቻ አትጠውፊ። ግልጽ ነው አይደል? ቀላል ነው በጣም ወለሙስሊም ለሙስሊም ሲ ሪዋያ በሌላ ዘገባ ሙስሊም እንዲህ ብለዋል። ተቅዲ ተፈዓሊ ማለት ነው። ተቅዲ አድርግ ፈጽም ማየቅዲ ልሓጁ ሐጃጅ የሚሰራውን ሁሉ ስሪ ቀባ ውጭ ማለት አይደለም። ፈቅዱ ማለት ፈቅዱ ማለት ምን ማለት ነው? ፈፈዓሊ ማለት ነው በሌላ አረብኛ ስሪ ማይፍዓሉ ልሓጁ አጃጅ የሚሰራውን ሁሉ ስሪ ገይረ አላ ተጡፊ ግን ጠዋፍ እንዳታደርጊ بالبيت በቤቱላህ ባይሆን እንዳትጠውፊ حتى تغتسلي ገላሽን እስከምትታጠቢ ድረስ ከሀይዱ ጸርተሽ ብለዋል። ተጨማሪ information አገኘን። ምን አገኘን? حتى تغتسلي ያለችውን ከሙስሊም ነው ያገኘን። እዛ ግን حتى تطهري ነው እስከምትጠጂ መጽዳት ማለት ደግሞ ሀይዱ ከተቋረጠበት ሰዓት ጀምሮ ገላዋን ባትታጠብ እንኳ ጠዋት ማድረግ ትችላለች። አስመሰል ነበር ያንኛው متفق ላይ ሀሳብ ከሚለው ላይ ይህን information እናገኛለን። ካልታጠበች በመጽዳት ብቻ ጠዋት አታደርግም ገላዋን ታጥባ የሚለው እናገኛለን ማለት ነው። ጥብቁ ይሄ ነው መጨረሻ ፈቅቢ ፈጽሚ ما يفعل الحاج ሐጃጅ የሚሰራውን ሁሉ አብረሽ እየዞርሽ غير አላጠፉሽ ነገር ግን ላጠውፊ ላይ ተቆጠቢ بالبيت በበይቱላህ ሐታ ተፍተሽሊ ገላሽን ከመታጠብሽ በፊት ጧፍ እንዳታደርጊ አለው ነብዩ አለይሂ ሰላቱ ወሰላም አኢሻ ቃለ ሸውካን ፊ ነይል አውጧር ነይል አውጧር የሚባለው ኪታባቸው ላይ አምስተኛው ጥራዝ 49ኛው ገጽ ላይ እንዲህ ይላሉ ሸውካን والحديث አሁን የቀራነው ሐዲስ አይሻን በተመለከተ የተነገረው ሐዲስ ዛሂሩ ግልጽ ግልጽ ምንም አያሻማ ፊ ነህይ በሀይደኛ ላይ ክልክል መሆን عن الطواف ጠዋፍ ሀይደኛ እንደተከለከለች ግልጽ ነው። ገይረ አላ ተጡፊ ቢልበይት ሀታ ተጡሁር ያው ሀታ ተቅተሲር ብለው መናገራቸው ግልጽ ክልከላ ነው። ሀይደኛ ከአባን መጠወቅ አይችልም ማለት ባሂሩን ግልጽ ነው። ነሂል ሐኢድ ሀይደኛ ክልክል መሆኗ አኔ ጠዋፍ ጠዋፍ ከማድረግ እንድትቆጠብ ሀታ ይንቀጥ አደሙሃ ደሟ እስከሚቋረጥ እስከሚያቆምና ወተገተሲለ ገለዋን እስከምትታጠብ ድረስ ክልክል ነው። ወነህዩ ክልከላ ደግሞ እንዳትጠውፊ አኢሻ ብለው መከልከላቸው ወነህ የነብዩ ክልከላ ደግሞ የቅፈብል ፈሳድ ብልሽትን ይጠቁማል። ብታደርገው አይቆጠርላትም ማለት ነው። ቤቱላህም ባይሆን እንዳትጠውፊ አኢሻ አሏት። እስከ መቼ ሐታ ተጥሁሪ አው ሐታ ተፍታሲል ገላሽን እስከምትታጠብ ድረስ ጠዋፍ ላታደርግ። እሺ እምቢ ብላ ጠዋፍ ብታደርግ ይቆጠራል አይቆጠርም? አያዝላትም። ለምን የነብዩ ክልከላቸው ፈሳድነትን ያስይዛል። መከልከላቸው ያደርገው አንድ ሰው አይቆጠርለትም ነው ያስችላል። ለምሳሌ ምን አለ መሰላችሁ ክልክል ሆኖ ግን ስራው ተቀባይነት ያለው አንድ ሰው ሶላት ውስጥ ሆኖ አጅነብይ ማየት ክልክል ነው? ክልክል አይደለም። ሐራም ነው አጅነብይ መመለከት። ሶላት ውስጥ ሆኖ አጅነብይ ላይ ሶላት ይበላሽ ይበላሽ አይበላሽም። በሰራው ሐራም ይቀጣል። ሶላት ደግሞ መቁል ችግር ራሱ ነገሩ ከተከለከለ ግን ችግር ነው። ራሱ ተላዝም መሆን አለበት። ፍሉጆች የሚሉት ምንድነው? ነፈዛት አካሉ ራሱ ከተከለከለ አይ ተቀባይነት አካሉ ውስጥ የሚሰራ ሌላ ነገር ከሆነ ግን ሐራሙ አይበላሽም ይላሉ። አሁን የተከለከለው ራሱ ጧፉ ነው። ጧፉ ውስጥ የሚደረግ ነገር ነው የተከለከለው። ራሱ ጧፉ ተከልክሏል። ራሱ ራሱ ዛቱ ከተከለከለ ደግሞ ቢያደርጉት እንኳን አይ ተቀባይነት የለም። ለምሳሌ ሰውየው የሰው የሰው ልብስ ሰርቆ ቢሰግድ ይላሉ ዑለማ ሁለት ነው የተከፈሉ ሶላት ተቀባይነት አለው ወይስ የለውም? ሰርቆ በለበሰው ልብስ አይ ተቀባይነት ያለው በሰረቀበት ይቀጣል፣ በየሰገደው ደግሞ ተቀባይነት አለው ለምን ሰዓቱ ሶላቱ አይደለምና። አአ ሶላቱ ጋር በጣም ተያያዥነት ስላለው አጣራቱ ሸርጥ ስለሆነ ልብስ ሸርጥ ስለሆነ የሶላቱ የራሱ አካል ስለሆነ ተቀባይነት የለውም ብለው ሁለት ተቀባ ስለዚህ እኛ የምናየው ምንድነው? አሁን ዛት ያለውን ተመልከቱ። የተከለከለው ራሱ አካሉ ጠዋፉ ራሱ ተከልክሏል። ተገባና ስለዚህ ክልክል ነው። ፈሳድ ይመጣል። ጠሩ ይሳላ ይገባል። ሀታ የንቀጥ የአደሙሃ ደሟ እስከሚቋረጥና ወተፈሰለ ገላዋን እስከምትታጠብ ድረስ ጠዋት እንዳታደርግ ብለዋል ነብዩ አለይሂ ሰላቱ ሰላም። አዎ ወነህ የነብዩ ክልከላ ደግሞ የቅተቢል ፈሳድ ብልሽትን ይጠቁማል። አልሙራዱ የተፈለገው ፊል ቡጥላን ቡጥላን ፈየኩኑ ጠዋፉል ሐኢድ ሙጥላን ማለት መበላሸት ማለት ምን ማለት ነው? ፈየኩኑ ጠዋፉል ሐኢድ የአንድ ሀይደኛ ጠዋፏ ይሆናል። ባጢለን ባጢል ይሆንባታል፣ ይበላሽባታል። ለምን አትጠውፊ ብለዋል ነብዩ። ከጠወፈች ይበላሻል፣ ተቀባይነት የለው። ሌላም ደግሞ ክልክል ሰርታለች። ምን ክልክል ሰርታለች? ከና ሀይዷ ማድረግ የሌለባትን ነገር ነው ያደረገችው። አታድርጊ ተቆጠቢ ተብላለች። ካደረገችው ቅጣት ነው። ወሆ ቀውሉል ጅምሁር የጅምሁሮች አባባል ነው። ጅምሁሮች ይህንን ነው የደገፉት። ምን ነው የደገፉት? ጠዋፍ አታድርጊ ተብላለች። ጠዋፍ ብታደርግ ተቀባይነት አለው የለውም? የለውም፣ ተቀባይነት የለውም። ጅምሁሮች የሚገርመው ኺላፍ አለ ተቀባይነት አለ የሚል ማለት ጅምሁር ዑለማ ሁሉ ተስማምቷል አይደለም መሰላል ጠዋፍ ብታደርግ ጠዋፏ ተቀባይነት አለው አይበላሽም፣ አጅር ባይሆን ይቀንስባታል እንጂ የሚሉ ወይም ደግሞ ጠዋፉ ይሆናል ግን ጥያቄው ይነሳባታል። ለምን ጥውር ጥያቄ ይነሳባታል እንጂ ስራዋ አይበላሽም የሚሉም አሉ። ወላኪን ጅምሁር አልዑለማ የትኛውን ነው ተቀባይነት የለውም። እንደገና አዲስ መጠወፍ አለባት ብታደርገው እንኳን በአጋጣሚ ተሳስቶ የሚያደርጉ ሴቶች ሊኖሩ ይችላሉ። ጠዋፉን ዝም ብለው የሚያደርጉ ባይድ ሆኖ ጠዋፍ አለመደረጉ ከገባቸው በኋላ እንደገና ቀዷ ማድረግ አለባቸው። ሌላ ጠዋፍ ማለት ነው። ኢንተሃ ወላ ተሰዓ ሰዕይም አታደርግም ሴት ልጅ በይነ ሶፋ ወል ጠዋፍ ማለት በማን ዙሪያ ነው ያለው? በካዕባ ዙሪያ ነው ሰባት ጊዜ ነው። ወላ ተሰዓ በይነ ሶፍወቲ ወልመርዋ በሶፋና በመርዋ መካከል አትመላለስም። لأن السعي سعي لا يصح አይሆንም إلا بعد طواف نسوك ከጠዋፍ ንሱክ በኋላ እንጂ ከጠዋፍ በኋላ እንጂ ሰዕይ የለም። لأن النبي صلى الله عليه وسلم ምክንያቱም ነብዩ ለኔ ሰዓ ሰዕይ አድርገው አያውቁም። ኢላ بعد ጠዋፍን ከጠዋፍ በኋላ እንጂ ሰዕይ ተደርጎ አያውቅም። ራሱ ቅደም ተከተልን ያስይዘናል ይላሉ ዑለማዎች። ወለው ካነ ፊህ ኺላፍ የተከለከለችው ሀይደኛ የተከለከለችው ጠዋፉና ሰአይን ነው። ገይረ አላ ተጡፊ ቢልበይት ነው አይደል ያሉት? እሺ ሰአዩን ብታደርገው ሰአይ ነው? ከመስጂድ ውጭ ነው አይደል? በይነ ሰፋ ወልመርዋ ብታደርገው ትችላለች፣ አልተከለከለችምና። ግን የሚገርመው አነ ሰአየ ኢነማ ፈዐለሁ ነብዩ ሰለላሁ ዐለይሂ ወሰለም ሰአይን ያደረጉት ከምን በኋላ ነው? ከጠዋፍ በኋላ ነው። ጠዋፍን ያደርጉና ካዕባን ይዞሩና ከዛም በኋላ ረካዓትን ይሰግደው ወደ በይነ ሶፋ ወል መርዋ ደግሞ ይወጡና ሰባት ጊዜ ይመላለሳሉ በሁለቱ ተራሮች መካከል። ነብዩ አስቀዳድመው አያውቁም። ምንም ጠዋፍን ከሰዒ በፊት አድርገው አያውቁም። ከጠዋፍ በፊት ሰዒ አድርገው አያውቁም። ስለዚህ የግድ ተያዙ ናቸው ሁለቱ እንደ ቀብልያና እንደ በዕድያ ማለት ነው። በዕድያ ሶላት የሚሰገደው ከምን በኋላ ነው? ከፈርዱ ሶላት በኋላ ነው። አለቀ። እንደዛ ነው። ተከታታይነት አላቸው። ባዕድያን ቀብለል ፈርድ አሰግደው መጀመሪያ ስምም የለውም ምን ሰገድክ ነው መገኘት ያለበት ነገር ቀድሞ መገኘት አለበት። ጠዋፍን ካደረጉ በኋላ ነው ነብዩ ሰዕይ ያደረጉት። አንድ ቀን አስቀዳድመው አያውቁም። ሰዕይን ከጠዋፍ በፊት አድርገው አያውቁም። ተግባባን? ስለዚህ በቃ ጠዋፍን ከተከለከለች ሰዕዩን ታድርግ አይባልም። አብራ ትጠብቃለች ግድ ጠዋፉን ካደረገች በኋላ ነው ሰዕዩን የምታደርገው። አልገባችም? ይሄ ሰዕዩ ተከልክሎ ሳይሆን ቅደም ተከተሉ ስላልተሟላ ነው። ወላ ተሰዓ ሰዕይ አታደርግም። በይነ ሶፋ ወልመርዋ በሶፋና በመርዋ መካከል አትመላለስም። ሊአነ ሰዕይ መመላለስ ላያሲሑ አይበቃላትምና ሰዕይ ኢላ ባዕደ ጠዋፊ ኑሱኪን ከጠዋፉ በኋላ ጊዜ ካባውን ከጠወፈች በኋላ ጊዜ ለምን ለምን ይሄ ሆነ? ተከልክላለች። ሰዕዩን ሆና አተከለከለችም፣ ትችል ነበር ግን ቅደም ተከተሉ ቦታውን አልያዘላትም። ከጠዋፍ በኋላ ነው ሰዕይ የሚደረገው። ለዚህ ነው የማታደርገው። ለአን ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ለኔ ሰዓት ሰዕይ አድርገው አያውቁም ኢላ በዕደ ጠዋፍ፣ ከጠዋፍ በኋላ እንጂ ሰዕይ አድርገው አያውቁም። ሰዕይ አድርገው አያውቁም ኢላ በዕደ ጠዋፊን፣ ከጠዋፍ በኋላ እንጂ። ቃለ አልኢማሙ ነውይ ፊል መጅሙዕ ምን ይላሉ? ኢማሙ ነውይ ስምንተኛው ጥራዝ መጅሙዕ ላይ ወደ ሀያ ምናምን ጥራዝ አካባቢ ሰማንያ ሁለተኛው ገጽ ላይ ፈርዕ አሉና ወጡ የሆነ ቅርንጫፍ አሉ። የዑለማዎች ግን የሆነች ሊያመጡ ፈልገው ፈር አሉና ጀመሩት። ለው ሰዓ አንድ ሰው ሰዕይ ቢያደርግ አንድ ሰው ሰዕይ ቢያደርግ ቀብለ ጠዋፊ ከጠዋፍ በፊት አንድ ሰው ሰዕይ ቢያደርግ ሀይደኛ ጋር አትሄዱ እኛም ጋር እንትን ጠዋፉን ተውና ከአባን መጠወፉን ተውና የት ሄደ በይነ ሶፋ ለመርዋ ሰዕይ ቢያደርግ ቢያደርግ ለው አንድ ሰው ቀብለ ጠዋፍ ከጠዋፍ በፊት ሰዕይ ቢፈጽም ለምን ሲሐ ሰዕዩ ተቀባይነት የለውም። እንደና እኛ እሻፍዕያዎች ዘንድ እያሉ ነው። እኛ ዘንድ ማለታቸው እነማን ዘንድ ማለት ነው? ነውይ እንደና ካሉ ማን ጋር ማለት ማን ዘንድ ማለት ነው? እሻፍዕያዎች መዛሀብ ዘንድ ማለታቸው እንደና እኛ ሻፍዕያዎች ዑለማዎች ዘንድ አይበቃም። ወቢሄ ቃለ ጅምሁሩ ዑለማ ሌሎች ሊቃውንቶችም ተጨምረው አይቻልም ብለዋል። ከምን በፊት ምን ከጠዋት በፊት ሰዕይ ተቀባይነት የለውም። ለሜሲሓ ተቀባይነት የለውም፣ አይሆን ሳዕዩ ሳዕዩ ተቀባይነት የለውም እንደና እኛ ዘንድ ወቢህ ቃለ ጅምሁሩ ልዑለማ አብዛኛው ሊቃውንትም ይህንን የተስማሙበት ይሄ ገብቷችኋል። ወደፊት ያለው ኺላፍ እንዲገባችሁ ይሄ መረዳት አለባችሁ። ምንድን ነው ያሉት? ስለምንድን የቀረ ነው እ ስለምንድን ነው ከጧፍ ሰዓይን ማስቀደም ጧፍን ማስቀደም ከሰዓይ ዋጅብ ነው። ግዴታ ምን መቅደም አለበት? ጧፍ መቅደም አለበት። ከዛ ቀጥሎ ሰዓይ ከየት አገኘ ነው? ነብዩ አለይሂ ሰላቱ ወሰላም ለም የስዓ ኢላ በዕድ ጧፍ ከጧፍ በኋላ እንጂ ሰዓይን ፈጽመውት አያውቁምና ይህ ለትክክል ከገባች በኋላ ኸላፉ ይገባችኋል። እሺ وقدمنا وقدمنا አቅርበናል ይላሉ እንትና ነው ይሁ መጅሙዓቸው ላይ وقدمنا አቅርበናል አሳይተናችኋል أن عن الماوردي ሼኹል ማወርዲ የሚባሉ ታላቁ ሊቅ أنه نقل الإجماع ኢጅማዕን አምጥተውልናል ብለው ዑለማ ሁሉ ተስማምቷል ነው ያሉት። እሳቸው ደግሞ ማወርዲ ኺላፍ እንኳን የለም እያሉ ነው። ጅምሁር ዑለማ ምናምን አስበል ምንም ኺላፍ ኢጅማ አለ እያሉ ነው። ፊሂ በዚህ ዙሪያ ላይ ኢጅማ አለ ብለዋል። ኢጅማ አለ በምን ዙሪያ ላይ? ሳዕይ በምንም አይነት መልኩ ከጠዋፍ በፊት አይሆን ሳዕይ ከጠዋፍ በኋላ ነው የሚሆን። ሴት ልጅ በሐይድ ሆና ጠዋፍን ተከልክላለች። ሳዕይን ትቆጠባለች። ለምን አታደርግም? አሃ ከጠዋፍ በኋላ መሆን ስላለበት ነው የተከለከለችው እንጂ ሳዕዩ በራሱ ክልክል ስለሆነ አይደለም በሐይድ ሆና ግን ቅደም ተከተሉ ግድ ከጧፍ በኋላ ነው የሚገኘው። በዚህ ነው የምትቆጠበው ከማድረግ። ሳዩን ታድርግ በቃ ጠዋፉን ካባው መጠው ነው አይደል ተከለከልከው። ሂድና ሳዩን አድርጊ ስለማዘዝ አትችልም። ለምን ሳዩ ከምን በኋላ ስለሆነ ከጧፍ በኋላ ስለሆነ የተከለከለችው እዚህኛው ጋር በተያያዘ እንጂ ራሱ አይደለም የተከለከለችው ሳዩ። ነብዩ ሳይን ከጠዋፍ አስቀድሞ አያውቁም።